قال يقول في دبور كل صلاة ሙጊረት ብን ሹዕባ ረዲየላሁ ተዓላ ዐንሁ አን ነብዩ ሰለላሁ ዐለይሂ ወሰለም የአላህ መላእክተኛ ካን ነበሩ የቁል ይሉ ነበር ፊ ዱቡሪ ኩሊ ሶላቲን ከየሶላቱ በኋላ ከየሶላቱ በመቀጠል ማለት ነው ፊ ዱቡሪ ኩሊ ሶላቲን ዱቡር ማለት አልወራ ከኋላ ማለት ነው ከሶላቱ በኋላ ኩሊ ሶላቲን መክቱባ መክቱባ በሆኑ ሶላቶች በኋላ ይችን ዱዓ አድርጉ ነበር ነብዩ አለይሂ ሰላቱ ወሰላም ይሉ ነበር ይችን ዚክር ይዘክሩ ነበር ዱቡረ ኩሊ ሶላት ከሶላት በኋላ ማለት ነው። ዱቡረ ኩሊ ሶላት በሚለው ላይ የዑለማዎች ትንታኔ አለ። ዱቡር ማለት ቀብለ ሰላም አን ባዕደ ሰላም ወፊ ባዕድን ባዕደ ሰላም ወፊ ባዕድን ቀብለ ሰላም እነ እብኑ ተይሚያ የሆነ ቀብለ ሰላም የሚለውን የመረጡበት አለ እናያለን። ደባሪ ደባሪ ድቡር አድባር ግን በኋላዎች ይሆናል ፕሉራል አይሆንም ድቡረ ኩል ኩል ሶላት መክቱባ መክቱብ ፈርድ ዋጅብ ሆኑ ሶላቶች አምስት ወቅት ሶላት ማለት ሶላት መክቱባ ማለት ከዛም በኋላ እንዲህ ይሉ ነበር ነብዩ ምን ይሉ ነበር ላ ኢላሀ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር اللهم لا مانع لما اعطيت ولا معطي لما منعت ولا ينفع ذا الجد منك الجد ሀዲሱ ሙተፈቅ ዐለይሂ ነው ይችን ሁሉ ጊዜ ይሉ ነበር ድቡረ ኩል ሶላቲን መክቱባ ሶላትን ካጠናቀቁ በኋላ ማለት ነው ከሰላምታ በኋላ በቃ ሰላምን ከጨረሱ በኋላ እሱን ዚክር ይዘክሩ ነበር። ሌሎች አሉ። ድቡረ ኩል ሶላት ያለው ሁሉ ተመሳሳይ ትርጉም የለው። ድቡረ ኩል ሶላት ማለት ዱዓውን ከጨረሰ በኋላ የሚባል አለ፣ ካሰላመተ በኋላ የሚባል አለ። ዚክር ማለት ነው። ለእያንዳንዱ አያተል ኩርሲይን ድቡረ ኩል ሶላት መቅራት ከተባለ ከምን ውጭ ማለት ነው? ካሰላመቱ በኋላ ማለት ነው። ተስቢህ ሱብሃንአላህ 33 አልሐምዱሊላህ አላሁ አክበር የሚባለው ድቡረ ኩል ሶላት ማለት ከሰላምታ በኋላ ማለት ነው። ከሌሎቹ ላይ ያለውን ደግሞ ዝቡሩ ኩል ሰላም ማለት ቀብለ ሰላም ከሰላምታ በፊት ከሶላት ከመውጣታችን በፊት ለማለት አድርገው ፈትረውታል። ይሄ ባዕደ ሰላም ከሰላምታ በኋላ ሐዲሱ ሙተፈቅ አለይህ ይሄ ግልጽ ነው እ ላኢላሃ ኢለላህ ላማዕቡደ ቢሐቅን ኢለላህ ከአላህ ውጭ በትክክል አምልኮ የሚገባው ጌታ የለም። ዋሕዳ ብቸኛ ነው አላህ ብቸኛ ነው በተመላኪነቱ ላ ሸሪከ ለህ አጋር የለውም። ማጠናከሪያ ነው ለሁል ሙልኩ ስልጣኔ እሱ ነው፣ መንግስት እሱ ናት። ወለሁል ሐምዱ ምስጋናም ለሱ የተገባው ወሆ አላህ አላ ኩሊ ሸይን ቀዲር በሁሉም ነገር ላይ ቻይ ነው። አላሁመ ጌታዬ ሆይ ላማኒዓ ሰጪ የለም ከቶ ሰጪ የለም፣ ሊማ አዕጠይት ከልካይ የለም፣ ሊማ አዕጠይት አንተ ለሰጠኸው፣ ወላ ሙዕጢህ ሰጪ የለም፣ ሊማ መናዕት አንተ ለከለከልከው፣ ወላ የንፈዑ አይጠቅምም ዘልጀድ ሚንከልጀድ ዘልጀድቱ ዘልዓበማ ዘልገይና ባለ ሚንከ አይ አንተ ዘንድ አይጠቅመውም። አልጀዱ ያ ሀብቱ ማለት ነው። እነማ የንፈዑሁ አልዓመል ሷሊህ መልካም ስራ ነው የሚጠቅመው። ጀድ ሁለት አይነት ትርጉም ነው ያለው። ጥሩ አያት ያለው ጥሩ የዘር ሀረግ ያለው አያቱ ዛኪር አሊም የሆነ ነገር ከሆነ ማለት ነው። ዘልጀድ ባለ ጥሩ አያት ባለቤት ሚንከ አንተ ዘንድ አልጀዱ ያ ጥሩ አያት አይጠቅመውም። የራሱ ስራ ነው የሚጠቅመው ማለት ነው። እነማ የንፈዑሁ አመሉሁ عمله نفسه የራሱ ስራ ነው የሚጠቅመው። ጀድን በአያት ከተረጎም በዘር ሐረግ ከተረጎም ነው ጀድ ቢማዕነ ልጊና በሀብትም ይተረጎማል። ላያንፈዑ አይጠቅም ዘልጀዱ ዘልጊና ማለት ነው። የሀብት ባለቤት አይጠቅመውም። ሚንከ እንደ ካንተ ግን አልጀዱ ያ ሀብቱ አይጠቅመውም። የሚጠቅመው መልካም ስራው ነው። ሀብት ተከትሎ አይሄድም። ወይም ደግሞ ቢከስር ጂኒ ይቀራል። جد ተብሎ ማለት ነው። ذا الجد ذا الجد ማለት ቢጅሃድ ጥረት የሚያደርግ ሰው ሚንከ አንተ ዘንድ አይጠቅመውም አልጅዱ ያ ጥረቱ አይደለም የሚጠቅመው እነማ ينفعه ረህመቱላህ የአላህ እዝነት ነው ኢላ እየተገመደኒ አላህ ብለዋል ነብዩ አለይሂ ሰላቱ ወሰላም ራሳቸው አላህ እኔን ሸፋፍኖ እንደው ካላስገባኝ በስተቀር እኔም በስራ አልገባም ብለው የተናገሩበት ሐዲስ አለ አይደል? ዛሬ ይዝና ጥረት ብቻ ሳይሆን ከጥረት ባሻገር ዱዓ መደረግ አለበት። ተቀብለኝ ይሆን ወይስ አፍንጫዬ ላይ ወርውረህልኝ ይሆን? በቀን ስንትና ስንት አለበት። ዋን ሰዕድ እብኒ አቢ ወቃስ ሰዕድ እብኒ አቢ ወቃስ አለ ትንሽ ደቂቃ وعن سعد بن ابي وقاص يبقى نسيت አለን ሰዓት አለን ሰዓት አፎን ካሁን በኋላ እናስተካክለዋለን። እስከ ተኩል ወይም እስከሆነ ድረስ እናደርገዋለን ኢንሻአላህ እናስተካክለዋለን። ጭራት ትልቅ class እየተጀመረ ስለሆነ ወይ ከአስር ተኩል እስከ አስራ አንድ ተኩል ድረስ የአስራ አስራ ሁለት ሰዓት ላይ class ያለበትን ቶሎ እንዴ እንደዛ እናስተካክለዋለን። አይሻልም? ኢንሻአላህ وعن سعد بن ابي وقاص كسعد بن ابي وقاص ዙህርይ ነው ጎሳው ዙህርይ ነው ቁረሽይ ነው ዋናው የዘር ሐረጉ የሚመዘዘው ሰዕድ ብን አቢ ወቃስ ዩከና አባ ኢስሐቅ አባ ኢስሐቅ ይባላል አብደላህ እብን መስዑድ አብደላህ ማናቸው ሰዕድ ብን አቢ ወቃስ ከአስሩ እንትኖች ውስጥ አንዱ ነው። ወስሙ አቢ ማሊክ ይባላል አባቱ። ስለዚህ ማን ይባላል ማለት ነው? ሰዕድ እብኑ አቢ ወቃስ ሳይሆን ሰዕድ እብኑ ማሊክ ነው ስሙ። አባ ወቃስ የአባቱ ኩንያ ነው። የራሱ ደግሞ አባ ኢስሐቅ ነው። ከአስሩ ጀነት ከተመሰከረላቸው ውስጥ من العشرة المبشرة አንዱ ነው ሰዕድ ብን አቢ ወቃስ ሰዕድ ብን አቢ ወቃስ خامس الإسلام أو سابعهم እስላምን ከተቀበሉት በአምስተኛ ደረጃ እስላምን የተቀበለው ወይም በሰባተኛ ደረጃ ሰዕድ ብን አቢ ወቃስ من السابقين الأولين ነው ማለት ነው። ሰባት ሰዎች ምድር ላይ በነበሩበት ጊዜ አንደኛው ሰባተኛው እሱ ነው ወይ አምስተኛው እሱ ነው። እስላምን ከተቀበሉት ሰዎች ማለት ነው። ወአሐዱል አስሩ ጀነት ከተመሰከረላቸው ውስጥ አንዱ ነው። አወሉ መረማ ፊ ሰቢልላ ፊሰቢልላህ ፊሰቢልላህ የመጀመሪያው ተኳሽ እሱ ነው። የመጀመሪያው ተኩስን የጀመረው እሱ ነው። ሳዕድ ኢብኑ አቢ ወቃስ የመጀመሪያው የኢስላምን ቀስት የተኮሰ የመጀመሪያው ሰው ሳዕድ ኢብኑ አቢ ወቃስ ነው። ሸሂደል መሻሂደ ኩላ ሁሉም መሻሂዶች ላይ ተሳትፏል። ምንም የቀረበት የለም። ወፈተሃል ኢራቅ ኢራቅን የከፈተው እሱ ነው። የቃዲስ ዘመቻ የሚባለው በእሱ ነው የተመራው። ፉርስን የከፈቱት ኢራቅን የከፈተው በሱ ጊዜ ነው። እንደውም የሚገርም ከራማን ያሳየቻን ጊዜ የደጅላ እንትን የደጅላ ወንዝ ሞልቶባቸው ነበር። እንዳለ ሞልቶባቸው እንትኗ የመንግስቱ ዋና ከተማ የነ ሁርሙዝ ቦታ ማዶ ላይ ነበር። እንድትሻገሩ በቃ ኹጥባ ከፈቱ። እኔ የሆነ ነገር ወስኛለሁ፣ በአላህ ተወክያለሁ፣ ችግር የለም ግቡበት ከነፈረሳችሁ አላቸው። ግቡበት አላችሁ። እንዳለ አፍስተገደች ነበር የሞላው ደጅላ የሚባለው ሄዱ አንድ እንኳ አንድ ፈረስ እንኳ ተወሰደ ሁሉም ቀደው ተሻገሩ ይሄን ከራመቲ ሰዕድ ኢብኑ አቢ ወቃስ አንድ ከራማ ነው አንዱ ከራማ ነው ታላቁ ከራማ ኢራቅን ከፈተ ካነ ሙጃበድ ዳዕዋ ዳዕዋው እጅግ ተቀባይነት ያለው ሰው ነበር ዳዕዋው ዱዓው አላህ ዘንድ የሚያደርገው ዱዓ ተቀባይነት ነበር ከፊረን አጭር ነበር ገሊባን ወፍራ አጭር ወፍራ አደሙ ጠይም አሽዓር ጸጉራማ ጸጉሩ በጣም የበዛበት ቀይ አጭር ወፈር ያለ ሰፋ ያለ ማለት እንትና ምን ነበር እ እ አቡበክር ስድቅ ተውፊ ቢልዓቂቅ ዓቂቅ የሚባለው ቦታ ላይ ነው የሞተው አላ አሸረት አላ አሸረት አምያል ምን አልመዲና ከመዲና 10 ማይል ርቀት የምትገኝ ቦታ ናት ወሁሚለ አላ ሪቃቢናስ ሰዎች ናቸው ተሸክመው መዲና መጡት። ወደ ሱነ በቂ በቂ ከጓደኞቹ ከብዙዎቹ ሰሃቦች ጋር ተቀብለዋል። በአምሳ አምስት ዓመት ሂጅራ ረዲየላሁ ተዓላ አነ ረሱላላህ ሰለላሁ ዐለይሂ ወሰለም በእነሱ ዘመን እንደ አሸዋ የቀየረ ታውቃላችሁ አይደል? ይህ ከራማ ማለት ነው። ውሃው ትልቁን ሐይቅ እንደ አሸዋ እንዲሆን አደረገው። ድርቅ ካለ ከተሻገሩ በኋላ ውሃ ሆነ። እንደውም ነብዩ አለይሂ ሰላቱ ወሰለም ሙሳና ነብዩ እኮ አይገናኙም አላለ። በተአምር አይገናኙም ሙሳና ነብዩ አለይሂ ሰላቱ ወሰለም እንዴ ሙሳ በዘንግ ውሃ ሀይቅን እንጂ ሰንጥቀውት ነው የተሻገሩት። ሙት ባህር እንጂ ሰንጥቀውት ቀይ ባህርን ተሻግረዋል። ቀይ ባህርን ማለት ነው በዘንግ መሐመድ ግን እንደዚህ አይነት ግዙፍ የሆነ እንደዚህ ዓለምን የሚያስገር የሚያስደንቅ ነገር አልሰሩም። የሚገርመው የሱ ይገርማችኋል ወደ ደረቅ ወደ አሸዋነት ወደ በረዶነት የቀየረ ነብዩ ኡማ ውስጥ አለ። ያ ካለ ደግሞ የነብዩ ኡማቸው ውስጥ ያለ ይሄን ተአምር ካሳየ ነብዩ ደግሞ ሚንባቢን አውላ ያሳያሉ ማለት ነው። ለምሳሌ ኢብራሂም እና ነብዩ ራሱ አይገናኙም። ኢብራሂም እሳት ውስጥ ገብቷል። ነብዩ እሳት ውስጥ ገብተው ነው ያሉት። ማን አልኳችሁ ባለፈው አባ ሙስሊም አልኸውላኒ የሚባሉት እሳት ውስጥ ተከተው እሳት ሳይቃጠሉ ሱና ሰግደው ወጥተዋል። የሙሐመድ ኡማ ውስጥ ያለ ይሄን ካሳየ ሙሐመድ ማሳየት ደግሞ ሚንባቢን አውላ ስለዚህ ያለ ኡማ የሚገራርም ከራማ ነው። ካነ የተዓወዱ ቢህነ ረዲየላሁ ተዓላ ዐንሁ ሰዕድ ኢብኑ አቢ ወቃስን አላህ ይውደድላቸውና አነ ረሱላህ ሰለላሁ ዐለይሂ ወሰለም አላህ መላእክተኛ ካን ነበሩ ይላል። በባህሪያቸው ነበሩ። ነብዩ عليه الصلاة والسلام ነበሩ። يتعوذ تعوذ ያደርጉ ነበር። አላህን ጠብቀኝ ይሉ ነበር። ቢህነ በእነዚህ አረፍተ ነገሮች دبر كل صلاة ሶላትን ከጨረሱ በኋላ ማለት ነው። دبر كل صلاة ማለት ከሶላት ውጭ ሆኖ ማለት አይደለም። እዚህ ላይ دبر ማለት قبل التسليم ከሶላት ካጠናቀቁ በኋላ ሊያሰላምቱ ሲሉ ማለት ነው። قبل السلام ከሰላምታ በፊት ነው። ሌላ ቦታ ሌላ ቦታ ደግሞ تسبيح سبحان الله الحمد لله الله أكبر የሚለው ዱቡረ ኩል ሶላት ከተባለ بعد التسليم ከሰላምታ በኋላ ማለት ነው። እዚህ ግን قبل التسليم ነው። ሶላቱን ካጠናቀቁ በኋላ قبل التسليم كان يتعوذ تعوذ ያደርጉ ነበር ይጠበቁ ነበር። ይህን በእነዚህ በአራት ነገራቶች ዱቡረ ኩል ሶላት ከየ ሶላቱ በመቀጠል اللهم ጌታዬ ሆይ إني إني أعوذ بك በአንተ እጠበቃለሁ من البخل ከስስት ከስስት በአንተ እጠበቃለሁ ቦክል በኒ እስራኤሎችን ያጠፋች ነው። ቦክል ነው። ፍስቅ ፍስቅ أبخل ናቸው። شح ና بخل ይለያያል ይላሉ። ሹሕና ቡኽል ሹሕን ወመን ዩቀ ሹሓ ነፍሲ ወመን ነፍሲ የራሱን ስግብግብነት ስግብግብነት ራሱን ከስግብግብነት የጠበቀ ይላል አይደል ቁርአኑ። ሹሕና ቡኽል ምንድነው ሲለው ቡኽል ማለት የሰውም አይፈልግም የራሱንም አይሰጥም። በኺል ማለት ስስታ በኺል የሚባለው አረብያ የራሱንም አይሰጥም ከሰውም አይፈልግም። ትንሽ ጥሩ ስስታም ነው ማለት ሸሂህ ማለት ደግሞ የራሱንም አይሰጥም የሰውም የኔ ነው ማግበስበስ ነው። የራሱንም አይሰጥም። ይሄ በጣም የባሰበት ነው። ጠብቅ ኧረ በኸይ ሁለቱም መጥፎዎች ናቸው። من البخل ከስስት አንተ ጠብቀኝ ይላሉ። ስስት ዘካ እንዳንሰጥ ያደርጋል። ስስት ለሰዎች ሰደቃ እንዳይሰጥ ያደርጋል። በጣም ብዙ የሆነ መጥፎ ነገር አለበት بخل ላይ አልበኸይሉ አድወላ ወአዑዙ ቢክ በአንተ እጠበቃለሁ ሚነል ጉብኒ ከፍርሃት ፈሪ ከመሆን ፈሪ ከሆነ ሰውየው ጅሃድ ያወጣል። ፈሪ ከሆነ አምር ቢል ማዕሩፍ ነህ ያለ ሙንከር አያደርግም። ሰው ፊት ቆሞ አይናገርም፣ አይለቁኝም ነው የሚለው። ወይ ለክብሩ ይሰስታል፣ ወይ ለህይወቱ ይሰስታል። ከሁለት አንዱ ነው የሚሳሳው። ወይ ለክብሩ፣ ወይ ለሆነ ለዝናው፣ ወይ ለሆነ ነገር። ይሄ ጁብን ነው፣ ፍርሃት ነው። የሚገርም ፍርሃት። አንተ ከፍርሃት እንጠብቅ የሚሉ ነበር ነብዩ عليه الصلاة والسلام። وأعوذ بك በአንተ እጠበቃለሁ ሚን አን ምን አን ውረደ እንዳልመለስ إلى أرذل العمر ወደ ረካሹ እድሜ ወደ ወደቀው እድሜ ማለት ነው። أرذل العمر ማለት ምን ነበር የሚሉት አማርኛ አለው። አንድ ሰው ከሰባ ከሰማንያ ዓመት በኋላ ወደ ህፃንነት ወደ እብድነት በቃ ወደ ህፃንነት ይመለሳል። እንደውም ከህፃናት በታች ይሆናል። በሽንቱ በሰገረቡ ምንም ይጫወትበት ማለት ምንም በቃ ከሰውን ቁጥጥር ውጭ ይወጣል። ምን ነበር መጃጃ መጃጃ ሌላ ማረጥ አንተነን ዑሙር መሐዲሶችም እኮ እንደዚህ እንደሚያደርጉ ታውቃላችሁ። ሐዲስ ሲቀበሉ ሰውየው አርዘለል ዑሙር ውስጥ ገብቷል አልገባም። ዓሊሙ አርዘለል ዑሙር ውስጥ ከገባ በኋላ አይወስዱለትም። ብዙውን ዘገባ ማለት ነው። እክትላጥ ያደርጋል፣ ይቀላቀላል ማለት ነው። እዛ መድረስ መጀመሪያ ከስንት በላይ ነው? አንጻራዊ እኮ አርዘለል ዑምር አለ አይደል? በአሁን ደግሞ ስልሳዎቹ ሲገባ ይገባል ማለት ድሮ 80 መቶ ሲገባ ነበር። እሱ ተቀጨ። በአርባዎቹ አርዘለል የሚደረስበት በሌለስ ይችላል ማለት ነው።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 ይህን ያደርጉ ነበር። ወቃል ይላሉ አላሁመ አንተ ሰላም አንተ ሰላም ነህ፣ ወሚንከ ሰላም ሰላምም ካንተ ነው የሚገኘው። ተባረክተ ተቀደስ ያ ጀላል ወልኢክራም የልቅናና የክብር ባለቤት የሆንከው ጌታ ሆይ ይሉ ነበር ነብዩ አለይሂ ሰላቱ ወሰላም። ሙስሊም ዘግቦታል። ሶስት ጊዜ አስተግፊሩላህ ብለው ይህን ይላሉ። ከዛ ተስቢህን ታደርጋለህ ከፈለግ ችግር የለም። ቅደም ተከተላለሁ ማለት አይደለም፣ ችግር የለም። ከሰላምታ ቀጥለን አስተግፍሩላህ እንልና ሶስት ጊዜ ከዛም በኋላ ወደ ዚክር እንገባለን። የተለያዩ ዚክሮች ሊመጡ ነው እነሱን ማለት ነው። وعن ابي هريره رضي الله تعالى عنه عن رسول الله صلى الله عليه وسلم اختلاف العلماء من سلالنا አፈጥንላቸዋል من سبح الله ተስቢህ ያደረገ ዱቡረ ኩል ሶላትን ከሶላቱ በመቀጠል ማለት ነው። ሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ወራህመቱላህ ብሎ አስተግፍሩላህ አስተግፍሩላህ አስተግፍሩላህ ካለ በኋላ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ያዘል ጀላሊ ወል ኢክራም እነዚህን ካለ በኋላ መን ሰበሐ አላህ ኩሊ ሶላት ከሶላት በመቀጠል ተስቢህ ያደረገ ሰላተ ወሰላቴን ሶስት ሰላሳ ሶስት ጊዜ ወሐሚድ አላህን ያመሰገነ ሰላተ ወሰላቴን ሰላሳ ሶስት ጊዜ ወከበረ አላህን ያላቀ ሰላተ ወሰላቴን ሰላሳ ሶስት ጊዜ ከትልከ የእነዚህ ስብስብ ቲስዕ ወትስዑን ዘጠና ዘጠኝ ይሆናል ወቃለ ተማመል መቶ ማሟያ ካለ ወቃለ ካለ ተማመል ለመቶ ማሞያ ካለ ላኢላሃ ኢላላህ ወሕደሁ ላ ሸሪከ ለህ ለሁል ሙልክ ወለሁል ሐምድ ወሁ አላ ኩሊ ሸይን ቀዲር ያለ ሰው አለ ነብዩ አለይሂ ሰላቱ ወሰላም ላኢላሃ ኢላላህ ከአላህ ውጭ በትክክል አምልኮ የሚገባው የለም وحده ብቸኛ ነው አላህ لا شريك له አጋር የለውም ለሁል ሙልኩ ስልጣን መንግስት የሱ ናት። وله الحمد ምስጋና ሙሉ በሙሉ በአይነቱ የሱ ነው። وهو الله على كل شيء قدير ሁሉም ነገር ላይ ቻይ ነው ጌታችን። ይችን ዚክር የዘከረ غفرت له خطايا ወንጀሉ ሙሉ ይማራል። ወለው ካነት ብትሆንም እንኳ ሚስለ ዘበድል ባህር እንደ ባህር አረፋ ቢበዛም እንኳ ይላል። ዘበድ ማለት አረፋ ማለት ነው። ዙብድ ከሆነ ቅቤ ማለት ነው። ዙብድ ቅባት ነው። ዘበድ ከሆነ አረፋ ማለት ነው። እንደዛ ቢበዛም እንኳን እንደዛ ቢበዛም እንኳን ምህረት ያገኛል። ከባኤረ ዝኑ ማለት አይደለም። እዚህ እንዳታስገቡ። ዝሙት የሰራ የሰረቀ የሰበቀ የሆነ ነገር ያደረገ ሰው ራሱ ተውበት ያስፈልገዋል። ሌሎች ወንጀሎች ግን በዚህ ይማራሉ፣ በዚህ ይማራሉ። ምክንያቱም አይ ሌሎች ዑለማዎች ደግሞ ለምን ታጠባላችሁ ጌታን እንትን እዚህ ሰፋር በቃ ትልቁ ሁሉም ይማራል። አአ አይደለም ዘይ ከባኤር ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ከባኤሩን ከራቅ ይሄንን ነው በእነዚህ ይማራል ነው ያሉት። ከባኤሩን ከራቅ ትልልቁን ወንጀል ከራቅ ብለው ትልልቅ ወንጀል በተውባ ብቻ ነው ምህረት የሚያገኘው። ስለዚህ ሱብሃንአላህ 33 አልሐምዱሊላህ 33 አላህ አክበር 33 ወአላህ አክበር 34ም ሲለፍዙናል። ወፊ ሪዋያ ኡኽራ በሌላ ዘገባ አነ ተክቢራ አላህ አክበር የሚለው 40 ወ30 34 ይሆናል። መጀመሪያ 33 አልহামዱሊላህ 33 33 ሱብሃንአላህ 33 አልহামዱሊላህ 33 አላሁ አክበር ወይም 34 አላሁ አክበር ከዛም በኋላ ላ ኢላሃ ኢላላህ ብለን ወህደሁ ላ ሸሪከ ለሁ ሁን ሙልኩ ወለሁ ሐምድ ይህን ተኋላ ወይም ደግሞ አን ሱብሃንአላህ አልহামዱሊላህ አላሁ አክበር እንደዚህ ማለት ይቻላል 33ቱን በተከታታይ አንድ ሱብሃንአላህ ብቻ 33 በተከታታይ ወይንም ደግሞ ሱብሃንአላህ አልሐምዱሊላህ አላህ አክበር ሱብሃንአላህ አልሐምዱሊላህ አላህ አክበር ሱብሃንአላህ አልሐምዱሊላህ አላህ አክበር ሱብሃንአላህ አልሐምዱሊላህ አላህ አክበር ተሽዊሽ እያደረግን ነው ተባባለን ይህንን ማድረግ ይቻላል ወይ አስር አስር አስር ማድረግም እንችላለን ለየብቻ ብናደርገው ነው ጥሩ ነው የሚሉት ሱብሃንአላህ ለብቻ አልሐምዱሊላህ ለብቻ አላህ አክበር ብናደርጋቸው ግን ሁሉም ታቢት ነው ሁሉም ታቢት ነው ራሱ አቡ ሁረይራም ደግሞ ሁለቱ ቡኻሪ ሙስሊም ውስጥ ያሉ ሐዲሶች ናቸው የሚሉት። በሁሉም እንችላለን። ሁሉንም ማሰራትም ጥሩ ነው። በሁሉም ብንሰራም ጥሩ ነው። ተስቢህ ስትጠቀሙ ደግሞ ሙሰቢሃ ተውት። ሙሰቢሃ ዑለማዎች ተለያይተዋል። እና ሰሚን ይፈቅዳሉ፣ ችግር የለም ነው የሚሉት። ምንም አይደለም። ተስቢሁን ቢጠቀሙ ችግር የለም። አሁንም ራሱ ቢድዓ ነው ይሄ እንደዚህ ነው ብለን የምትፋለምበትም አይደለም። አንንም ደሊል የለውም። ችግር የለም። ግን እንትና ደግሞ አይታወቅም ማለት ከቡድሂዝም እምነት የመጣ ነው ነው የሚሉት ሼኹል አልባኒ እሳቸው ደግሞ በጣም እንትን ብለውታል። እንትን ውስጥ ነው የገቡት። ይሄ የቡድሂዝም እምነት አንገታቸው ላይ ያደረጉት የሚሄደው ነው። ቡድሂዝም እምነት ሰው አይታችኋል። ሂንዱይዝም፣ ቡድሂዝም ሰዎች የቡድሂዝም እንትን ቻይና ውስጥ ያሉት እነሱ እነሱ በእንትኖቻቸው ቀያይ እንትን ለብሰው እንደዚህ የሚቀመጡ ይሄ ራሳቸው እኮ ወላሂ ከአነሁ ሙስሊም ወለዴ ታሪኩ ሁሴን ነው የሚመስሉት። ስለዚህ ከቡድሂዝም እምነት የመጣ ስለሆነ ተውት ይላሉ እሳቸው። ሌሎቹ ደግሞ ችግር የለውም ነው ሙዕተሚን ራሱ እኔ አፍቶሉ ትልቁ ነገር ማለት ነው። ክልክል ነው ብሎ ጭቅጭቅ ውስጥ መግባት ሳይሆን አብዶሉ ግን ይሄ ነው አብሮን የሚቀበረው ሻሂድ የሚሆንን ማለት ነው። ይሄ ለዚህ ነው ነብዩ ያሳዩ። መእሱሩ ደግሞ አውላ ይሄ ይበልጣል። ያችን ቢድዓ ነው ብሎ ጭቅጭቅ ባይነሳም እንኳን ይሄንኛው አፍቶል በዛ አፍቶልነት ማንም አይቀጥም አይደል? በዛ አፍቶልነት የሚቀጥል ሙሰቢያ የሚይዘው ሰውዬ ሙሰቢያ ከሚጠቀም ይልቅ ይሄን መጠቀሙን እሱም ራሱ ያውቃል። ለምን ሀዛ መእሱሩን አን ነብይ የተገኘ ነው ነፍስ ነው። ነፍስ ማስቀደም ደግሞ ከሌላው የተሻለ ነው ለኛ አያጨቃጭቅም። ሙቀደስ ተባባን ሸኹል አልባኒ በጣም ከልክለውታል። ይህ እሳቸው በጣም እንትን ሙሰቢህ ላይ በጣም ነው የተነዘሩት። አለማድረጉ አለመጠቀሙ አውላ ነው። አለመጠቀሙ ይሻላል። ተባባን እ እ ተስሊም እንዴት አሀ እንደዚህ እያሉ እንደዚህ አይ እንደዚህ ምን ምንም አያደርግም። ይሄ ምን ለማለት ነው? ይሄ ዚያዳ ነው። ሀታ ራሱ ሲያሰላምቱ ሰላሙ አለይኩም ሰላሙ አለይኩም ወራህመቱላህ ካሉ በኋላ ወረድ ብሎ ሰላሙ አለይኩም ወራህመቱላህ ይሄንኛው የለም ዚያዳ ነው ተጨማሪ ነው። ዝም ብሎ ከዚህ ትዞራለህ። ሰላሙ አለይኩም ወራህመቱላህ ከኋላ ያሉት ይሄንን እስከሚያው ድረስ ማለት ነው። በወረተና በዚህ በኩል ደግሞ ከዚህ ያሉት እስከሚያው ድረስ ትዞራለህ። ሁለተኛው ተሳክሪን ሲያደርጉ ደግሞ እንደዚህ የነበረው ብሎ ተስሊም ያደርጋል። ይህ ሁላችንም ይቀማል። በቃ ይሄ ነገር ረጅም ነው ይቀር። ሰላም አለይኩም ወራህመቱላሂ ወበረካቱህ።